بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى الفصل الثاني عشر أسره لتن ينفصل ويمكفل الليل يعلمه من أحكام صلاة الجماعة كصلاة الجماعة أحكام وسط صلاة الجماعة جماعة مستجدة وصلاة بهبرة مستجدة وصلاة اتفق العلماء على أنها من أجل الطاعات وآكدها اتفق العلماء علماء تسمى مبتنا على أنها بمهن لي من أجل الطاعات አላህን ከምንታዘዝባቸው ትእዛዛት ሁላ የላቀ ከሆኑት ውስጥ እና تنكر كميلو ከሚሉ ትእዛዛት وأفضلها بلاج በላጭ ከሆኑ ትእዛዛት ውስጥ እንደሆኑ ዑለማዎቹ ይስማማሉ። وقد أشار الله تعالى الله سبحانه وتعالى تقوم أدرقال إليها ودزه ودفضل درجة في كتابه قرآن ليل وأمر بها أزوال حتى في صلاة الخوف እንደውም በፍራቻ ጊዜ የሚሰገደው ይህን ግዴታው ሰላት ጦርነት ውስጥ ሲሆን የተለያዩ አደጋዎች በሚመጡ ጊዜ የሚሰገደው ሰላት አልኸውፍ የስጋት ወይም የፍራቻ ሰላት ሳይቀር ሰላት አልጀማዓን አላህ ደንግጓል። ቃል አላህ ተዓላ አላህ ብሏል ወኢዛ ኩንተ ፊህም አንተ በእነሱ ውስጥ ከሆንክና ፈአቀምተ ለሁም ሰላህ ሰላትን ለእነሱ ብታቋቁምላቸው ተልተቁም ጣኢፈቱን ሚንሁም ማዓክ ከነሱ የሆኑ የተወሰኑ ጀማዓዎች ከአንተ ጋር ይቁሙ ወሊያእኹዙ አስሊሐተሁም የእነሱም መሳሪያዎቻቸውንም እየታጠቁ የያዙ ፈኢዛ ሰጀዱ ስጁድ ባደረጉ ጊዜና ሰላታቸውን በጨረሱ ጊዜ ይባላል እዚህ ጋር ፈልየኩኑ ሚን ወራኢኩም ከእናንተ ኋላ ሆነው ይከላከሉላችሁ ولتأتي طائفة أخرى لأن جماعة طنة لم يصلوا يسجدوا هنا فليصلوا معك كان جاي يسجدوا وليأخذوا حذرهم نقاقاتهم ياخذوا وأسلحتهم مستروا يتكتون إيه زي قرآن قبل الإنجليز فلا خوف كويا ورا سجات وسطهون وكبادة لقاء في اللفيت ሙስሊሞችን በተጋፈጠበት ሁኔታ እንኳ ሶላት አልጀማዓ የተሰገደበት ሁኔታ ወይም ደግሞ استجدت وليت هذا ذبته من نيومان وفي سنة رسول الله صلى الله عليه وسلم بنبي عليه الصلاة والسلام سنة حديث وسط على من الأحاديث العدد الكثير كحديث وشوس بطعم بزوك وطري الله تعالو آه، الدالي على وجوب الصلاة مع الجماعة كجماعة صلاة مسجد قديتها مهونون من تقوم وزو حديث مثل እንደ ምሳሌ ያክል ቀውሉሁ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ማለታቸው ይጠቀስበታል ወለዚ ነፍሲ ቢየዲሂ የእኔ ነፍስ በእጁ በሆነው በአላህ እምላለሁ ለቀድ ሀመምቱ አን አእሙረ ቢሐጠቢን ፈዩሕተጠብ አስቤ ነበርኩኝ በእንጨት ላዝ ፈዩሕተጠብ እንዲሰበር እንዲለቀል እንጨት ማለት ثم آمر بالصلاة ከዛም በሶላት አዝዤ فيؤذن لها أذان እንዲባል الله ثم آمر رجلا فيؤم الناس እዛም ማንም ሰው ደግሞ አዝዤ ሰዎችን ኢማም እንዲሆንልኝ ثم أخالف إلى رجال ከዛ ሊሄድ አሰብኩኝ ወደ ሰዎች ወደ ወንዶች ሶላት الجماعة የማይገኙ ማለት فأحرق عليهم بيوتهم ቤቶቻቸውን በእነሱ ላይ ላጋይባቸው ላቃጠለባቸው አሰብኩ والذي نفسي بيده የነፍስ በእጁ በሆነው በአላህ እምላለሁ አሉ። የሁላችንም ነፍስ በእጁ የሆነው አላህ ነው። ምን አሉ ቀጥለው? የአላህ መከኛ ብዙ ጊዜ ያው እንዲህ እያሉ ይምላሉ። ነፍሴ በእጁ በሆነው እያሉ ይምላሉ። ያው አላህ ነው እንግዲህ የሁሉም ነፍስ በእጁ የሆነው የፈለገውን ይወስዳል፣ የፈለገውን ለጊዜው ያቆየዋል። ለው ያዕለሙ አሐዱኩም አንዳችሁ ቢያውቃው አነሁ የዚዱ ዐርቀን ሰሚለን የሆነችን አርቅ ያገኛል ማለት ነው። አርቅ ማለት የስጋ አይነት ነው። አው ሚርማመተይን ሐሰነተይን ወይ ደግሞ ጥሩ የሆነ ሚርማመተይን የሚባለው ይሄ የፍየሉ የታችኛው ከእግሩ አካባቢ ያለው ክፍል ነው። ሐሰነተይን መልካም የሆኑ ሁለት የእግሮቹ መቆሚያውም ማለት ነው ያረባ ነገር ይህንን ያገኛል ማለትም ቢያውቅ ለሸሂድ አልዒሻ ዒሻ ይሳተፋል ወይም ዒሻ ይገኛል ዱንያ ትንሽ ነገር ይገኛል ቢባል የሚቀር የለም ሁሉም ይመጣል የአኸራ ሁኑባችሁ ነው የተዘናጋችሁት መቼም የሰው ልጅ ነገ ሲባል ብዙ ጊዜ ይሰብራ ነገ ከሚባል ዛሬውኑ ከነገ ወርቅ የዛሬ ሸክላ ይመርጣል ይህ እንግዲህ የሰው ልጅ ቸኳላ ነው። ሲጀመርም የሰው ልጅ አፈጣጠሩም በችኮላ ላይ የተመሰረተ ነው። ወኹሊቀ ልኢንሳኑ ዐጁላ ነው። የሰው ልጅ ፈጣን ሲሆን ቸኳላ ሲሆን ነው የተፈጠረው። ነቢዩላህ አደም ዓለይሂ ሰላቱ ወሰላም በዚህ አይነት ቁርአን ላይ ቸኩል ነው የተባለበትን ሁኔታ ምንድን ነው? ነቢዩላህ አደም ዓለይሂ ሰላቱ ወሰላም ተፈጥረው ሩህ ገና የተዘራባቸው ባለው ሁኔታ ሩሑ መላ ሰውነታቸውን ሳያዳርስ እየገባ እያለ የጀነትን ኒዕማ ሲያዩ ሮጣው እዛ የጀነት ኒዕማ ውስጥ ለመግባት በበድን ሰውነታቸው ተንቀሳቅሰዋል። ገና ሩሑ እየገባ ባለበት ሁኔታ ማለት ነው። ሩሑ ወደ ውስጥ ዘልቆ ሳይሄድና መላ ሰውነታቸውን ሳያዳርስ ፈጥነው የሄዱበት ሁኔታ ነው ያለ። ልክ እንደዚሁ የሰው ልጅ ችኩል የሆነን ትንሽዬ ነገር ካየ ያችን ትንሽዬ ነገር አገኛለሁ ብሎ የነገውን ከባድ ህይወት ያጨናግፋል አብዛኛው ጊዜ ስናይ ማለት قوله صلى الله عليه وسلم ሌላው ነብዩ ሰለላሁ ዐለይሂ ወሰለም ማለታቸው ነው من سمع النداء ጥሪ ሰምቶ የአዛን ጥሪ فلم يأته አዛን ጥሪውን ያልመጣ ሰው فلا صلاة له صلاة የለውም إلا من عذر ምክንያት ካለው እንጂ የሚል ሐዲስ አለ ይህም እንደዚህ ሰላትን የማን ግዴታነት ያሳያል ቀውሉ ሰለላሁ ዐለይሂ ወሰለም ሊረጁል አዕማ ሌላው ደግሞ እውር ለነበረው ሰው ነቢያችን አለይሂ ሰላቱ ወሰላም ማለታቸው ነው አይኑ የታወረበት ማለት ነው አለዚ ጠለበ ሚንሁ አን ዩረክሰ ለሁ ፊ ሶላህ ፊ በይቲህ ቤቱ መስገድን ረሱልን አለይሂ ሰላቱ ወሰላም እንዲያገሩለት የጠየቀ ሰው ነበረ አተስማዑ ኒዳአ ቢሶላህ አሉት ስለ ሶላት የሚደረገውን ጥሪ አዛኑን ትሰማለህ አሉት ቃለ ነዓም አዎ እሰማለሁ ሲላቸው ቃለ ፈአጅብ እንዲያ ከሆነማ መልስ ስጥ አሉት ነው ኢንሻአላህ ለአዛኑ መልስ ስጥ ና በማለት አዘዙት ይሄ ሰው እንደውም አንዳንድ ሪዋያዎች እንደመጣው የሚጠቁመው የሆነ መሪ እንኳ የሌለው ሰው ነው መዲና ላይ ደግሞ አውሬ ይበዛል ብሎ ነበር አጠያየቁ አውሬ ይበዛል እኔ የሚጠቁመኝ ሰው የለም እውር ነኝ ብሎ ነበረ ነቢዩን አለይሂ ሰላቱ ወሰላም የጠየቃቸው አልፈቀዱም قال ابن مسعود رضي الله عنه عبد الله بن مسعود ብሎ አላህ መልካም ስራቸው ይላቸው ነው ወለቀድ ረአይቱና በእርግጥም እኮ እኛን ተመልክቻለሁ ይላል ወማ የተፈለፉ አንሃ ከሷ አይቀርም ነበር በእኛ ጊዜ ነው አን ሶላት አልጀማዓ አይቀርም ነበር ኢላ ሙናፊቁን ሙናፊቅ ካልሆነ መዕሉም ኒፋቅ ምስቅናው የታወቀ ግልጽ ሙናፊቅ ጥርት ያለ يزهينة نبرة بجنة قذية صلاة بتوهن ملو عبد الله بن مسعود ولقد كان الرجل رجل طمعكو أنبسه نبرة يؤتى به لما تعبتل وهذا بين الرجلين بهلس صبوش محاكل كهمم يتنسى أقوان وقد مالة تصنوت إيسا زلف الله ليهن ليه يعلم عنه لما تعبتل حتى يقام في الصفق በሰፍ ላይ እስከሚቆም ድረስ በዚህ አይነት እንግዲህ ታሞ እንኳ ይዘውት እንደሚመጡት ነው ሰሃቦቹ የሚናገረው ወነዘሩ ሰሒህ ትክክለኛ መልከታ ትክክለኛ ነገሮችን ስንመረምር የቅተዲ ውጁበሃ ይላል ዋጅብነቱን ነው የሚያስፈርደው የሚያስ ፈኢነ ልኡመተ ልእስላሚያ እቺ ኡመት ልእስላም እስላማዊው ህብረተሰብ ኡመቱ ዋሒድ አንድ ህብረተሰብ ነው አንድ ኡማ ነው ወላ የተሐቀቁ ከማሉ ዋሕደቲ የአንድነት እኮ ሙሉን አንድነት አይገኝም ኢላ ቢከውኒሃ ተጅተሚዑ ዐላ ዒባዳቲሃ በአምልኮዎቿ ላይ እቺ ኡማ ካልተሰባሰቡ በስተቀር አንድነታቸው መገለጽ አይችልም። أجل العبادات وأفضلها وأكدها ከዒባዳዎች ውስጥ ደግሞ የላቀ የሆነው أفضل هنا بلاجة هنا أنكر هنا الصلاة صلاة فكان من الواجب على الأمة الإسلامية فلذين بزيج أمة الإسلام له قدم لو مننا أن تجتمع على هذه الصلاة بزي صلاة ليلة السبات تبو قد لا تجوانا بزي صلاة ليلة السبات تبو قد لا تجوانا وقد اختلف العلماء رحمهم الله علماء برقط تخلفوال بعد اتفاقهم على أنها من آسد العبادات وأجل الطاعات بعد اتفاقهم كتسمى مبهل على لاي أنها يصلاة الجماعة بمهن له من آسد العبادات كعبادة وتشوس بطن تنكراكهن وأجل الطاعات كالله طاعة وتشوس دمه إلاك كهن الطاعة اللي بيقبأ اتفاق هذا رقم وهلا كتسمم وهلا يتلاعي جبتنا طبعا اختلفوا تلاعي هل هي شرط لصحة الصلاة صلاة الجماعة مسجد بصلاة إنام من عندما تفرقنا أو أن الصلاة تصح بدونها مع ليهم ويس صلاة الجماعة خليجوا بمقرطوا وانجلن يهنا يسجدوا صلاة من إنان يهنا من خلافة صلاة الجماعة لكن دوضو مسفر وي እሱ ከሌለ በስተቀር ሰላቱ የሚጠፋበት ያክል ይደረሳል ወይ ወይስ እንደዛ ሳይሆን ሶላተል ጀማዓ በመተው እንደ ወንጀል ቢቆጠርበትም ሰላቱ ጤናማ ሆኖ ይገኝለታል። ይህ خلاف አለ ዑለሞች ማ خلافات اخرى ሌላም ሌላም ኺላፎች እንዳሉ ሆኖ ወሳሒህ ትክክለኛው አነሃ واجب للصلاه ለሰላቱ ግዴታ ነችን ወለይሰ ሸርጥን في صحتها ይሁንና ግን በጤናማነቱ ላይ በሶላቱ ጤናማነት ላይ እንደ መስፈርት አይደለም እንደ መስፈርት አይደለም ከተባለ እንደ ውዱ እንደ እስትቅባሉል ቂብላ እንደ አውራ መሸፈን አይደለም ለዚህ ጊዜ ሰውየው ቤቱ ቢሰግድ ምንድነው የሚሆነው ሶላቱ በጤናማነት ደረጃ ጤናማ ነው የሚሆነው ሰላቱ ባጢል ነው አይባልም ያለ ውዱ እንደሰገደው ሰው አይደለም ነገር ግን ዋጅብን በማጓደዱ ደግሞ ከአላህ ፍገና ጥያቄ ይኖረዋል ሶላቱስ ጤናማ ነው وليس شرطا في صحته لكن من تركها فهو آثم ነገር ግን ይኸው የተዋሰው صلاة الجماعة የተዋሰው ወንጀለኛ ነው የሚሆነው إلا أن يكون له عذر شرعي ሸሪዓዊ የሆነ ምክንያት ካለው እንጂ ሸሪዓዊ ምክንያት ምንድነው ሰውነቱ ላይ ሰውየው የሆነ ሽንኩርት ነገር በልቷል ሊሆን ይችላል ሁሉ ጊዜ ክርፋት አለው ሰው አዛ ያደርጋል ወይም መሰል የሆኑ ነገሮች እንግዲህ በተፈጥሮ ሰውየው ላይ አሉ። ያ ያ ነገር አስቀረው ወይ ደግሞ በሽተኛ ነው መስጊድ በሰው ድጋፍ ካልሆነ በስተቀር መምጣት አይችልም። እዚህ ጊዜ ይሄ ማዕዙር ነው፣ ምክንያት አለው። ወይም ደግሞ በእንቅልፍ ምክንያት አመለጠው። ሁሌ እንቅልፋም መሆን ሳይሆን አንዳንዴ ተኝቶ ያመልጠዋል የሰው ልጅ እንኳን አይደለም። ሌላው ነቢያችንም ዓለይሂ ሰላቱ ወሰላም ለስንት አንዴ ተከስቶባቸዋል ማለት ነው። ሐዲስ ላይ እንደመጣው የመሳሰለ በዚህ አይነት ወይ እንቅልፍ ሸጉዶት ወይ ደግሞ ህመም ምክንያት እንቅልፍ ሸውዶ ሲባል ዛሬ ላይ እንኳ ብዙ መደገፊያ ነገሮች አሉ። ሰውን ሊቀሰቅሱ የሚችል ያው ከችልተኝነት ከሌለ በስተቀር አንድ ሰው መነሳቱም ይከብድ አይሆን። ሌላው እንግዲህ እነዚህ ዑዝር ሸርዐ የምንላቸው እነዚህ ናቸው። ወይም ደግሞ ተገዶ ቤት ነው መስገድ ያለበት ያለበለዚያ እርምጃ እንወስድብሃለን በሚል በዚህ አይነት ግዴታ ተጥሎበት አደጋ የተጋረጠበት ከሆነ በዚህ አይነት እንግዲህ ይቻላል። ከዚህ ውጪ በሆነበት ሁኔታ ብሎ መተው አደጋ ነው። ወደሊሉ ከውኒሃ ለይሰ ሸርጠን ሊሰሐት ሰላህ እያለ ለሰላቱ መስፈርት ላለመሆኗ ማስረጃው ለሰላቱ ጤናማነት መስፈርት يعلمه هنا ما ترجوا هو أن الرسول صلى الله عليه وسلم فضل صلاة الجماعة على صلاة الفريضة رسول صلى الله عليه وسلم كتناقل الصلاة يجمعهم صلاة أسبل لطوال وفضيل صلاة الجماعة على صلاة الفذ صلاة الجماعة بتناقل كم يستجدوا صلاة ما أسبل لطوال يدل على أن في صلاة الفذ فضلا በዛው በተናጥሉ ሰላት ላይ ራሱ ፈضል አለ ወይም ደግሞ ደረጃ አለ ማለትም ይጠቁማል። አላህ መልክተኛ ምንድን ነው ያለው? በተናጥል ከሚሰገደው ሶላት በጀማዓ የሚሰገደው በ27 ደረጃ ይበልጣል፣ በአንድ ሪዋያ በ25 ደረጃም ይላል። ይበልጣል የሚለው ያኛው ደረጃ አለው ማለትን እኮ እያስያዘ ስለዚህም ነው ምን የሚሉት ሶላት አልጀማዓ ለሶላቱ የጤናማነት መስፈርት አይደለም የሚባለው ለዚህ وذلك لا يكون إلا إذا كانت صحيحة فضل አለው ማለት የሚቻለው እኮ ጤናማ ሲሆን ነው ያኛው وعلى كل حال ያም ሆነ ይህ فيجب على كل مسلم ذكر بالغ በየሙስሊሙ ላይ ግዴታ ነው ወንድ የሆነ ሙስሊም ላይ ወንድ የሆነ ሲባል ሴቶችን ይወጣል በእያንዳንዱ ሙስሊም ላይ አለ። በእያንዳንዱ ሙስሊም ላይ ሲባል ካፊር ይወጣል። ካፊር ላይ ሰላተል ጀማዓ ሁሉም ኢማንና አመለን ሷሊህ ይወጅብባቸው ነበረ። ሰላተል ጀማዓ አይወጅብበትም ካፊር ላይ የሚባለው ምንድነው? መጀመሪያ አስሉ ራሱ የለም። አስሉ እስልምና ነው። አንድ ነገር እንዲታዘዝ ሰውየው ይህ ባልሆነበት ሁኔታ ሰላተል ጀማዓ ምናምን እያልን እንግዲህ ወደ ውስጥ ገብተን የምናዝበት ሁኔታ ስለማይኖር ነው። እንጂ ከአላህ ፊት አይጠየቅም ማለት አይደለም። እያንዳንዱ ካፍር ስለ ተወው ሶላት፣ ስለ ተወው ጾም፣ ስለ ዘካው፣ ስለ ሐጅ ይጠየቃል ከአላህ ፊት ለምን አልሰለምትም ብቻ ሳይሆን ማለት ነገር ግን ገና እስልምናው ሳይኖር ወደ ውስጥ ገብቶ ሰላተል ጀማዓ አይታዘዝም ለማለት በእያንዳንዱ ሙስሊም ላይ ግዴታ ይሆናል። ዘከሪን ሲል ወንድ ሲል ሴቶች ይወጣሉ። ሴት ላይ ሰላተል ጀማዓ በጀማዓ መስገድ ግዴታ አይሆንም። ሐታ ጁምዓ አይወጅብም በሴቶች ላይ ዒድ ካልሆነ ወላሁ አዕለም ዒድ ሲሆን ነው እንደውም ነቢዩ ሰለላሁ ዐለይሂ ወሰለም ሴቶችን ማንም ሳይቀር ይውጣ ብለው ያዘዙበት ማለት ነው። ዒዱ ላይ ኺላፍ አለው ዞሮ ዞሮ አልሙሂም ዒዱ ነው እንደውም ጠንከር ያለው ነው። ጁምዓ ሴቶቹ ልምጣ ብለው ካሉ ወይም የተለያየ ጀማዓ ላይ ልምጣ ብለው ካሉ አይከለከሉም። ነቢዩ ሰለላሁ ዐለይሂ ወሰለም ላ ተምነዑ ኢማአ አላህ መሳጅድ አላህ የአላህን መስጂድ አስከልክሏቸው ሴቶቹ ከመጡ ይምጡ ብለው ግን አይታዘዙም። በግዴታነት በግዴታነት አይታዘዙ ባይሆን ሴቶቹ መምጣት ግዴታ የሚሆንባቸው መቼ ነው ከተባለ ሌላ ግዴታ የሚሆን ነገር ከጎኑ ተንተርሶ ከመጣ ነው። ለምሳሌ መስጊድ ውስጥ ትምህርት የሚሰጥ ከሆነ የተለያየ ነገር ይህንን ትምህርት መቅሰማቸውና መውሰዳቸው ግዴታ ነው። ያለ ትምህርት መቀመጥ አይቻልም። እንደ ዲን ማለት የትኛው ትምህርት ማለት ነው? ትምህርት በሁለት ይከፈላል። ግዴታዊ ትምህርትና እዛ ጨማሪ የሚባል ግዴታዊ የሚባለው ለምሳሌ አንድ ሰው ሰላት የመስገዱ ግዴታ ላይ ደርሷል። አላህ ስብሐነሁ ወተዓላ ሰላትን በሱ ላይ የወጀበበት ሁኔታ ነው ያለው። በእድሜው በአቅሉ በምኑ ሰላት ግዴታ የሚሆንበት ሁኔታ ነው ያለው። ያ ሁኔታ ባለበት ሁኔታ ስለ ሰላት መማር ግዴታ ነው። ስለ ሰላት መማር ግዴታ ነው። ስለ እስልምናው መሰረት ስለሆኑ ነገሮች መማር ግዴታ ነው። ያ ትምህርት እየተሰጠ አንድ ሴት አይ አይመለከተኝም ብላ ብትቀር ዋጅብ ነው እየተወች ያለችው ወንጀለኛ ነው የምትሆነው ማለት ስለ ዲኗ መሰረት የሆነውን ነገር ብትጠየቅ የለም አላውቅም ነው የሚሆነው እና መልሷ የዚህ ጊዜ ስህተት ይሆናል ወንጀል ይሆናል። ስለዚህም ይህንን ትምህርት ለመማር መምጣታቸው ግዴታ ነው የሚሆነው ሴት ከዚህ በተንጠራሰ መልኩ ከሆነ የመጡት መሲል አም ወደ ግዴታነት ይቀየራል። ነገር ግን ከዚህ ውጪ ለሶላት መምጣታቸው ግዴታ አይደለም እነሱ። ለዛ ነው ምን አይለው እዚህ ሶላተል ጀማዓ ዋጅብ የሚሆነው ሙስሊም ላይ ነው፣ ወንድ ላይ ነው። ወንድ ሲባል ሴቶች ይወጣሉ፣ ሴቶቹ ሶላተል ጀማዓ አይመለከታቸውም። ባጭሩ ባሊግን ሲል አቅመ አዳም የደረሰ እያለ ነው። አቅመ አዳም ያልደረሰ ትንሽ ልጅ ከሆነ ሶላተል ጀማዓ አይወጅበትም። وعلى كل حال فيجب على كل مسلم ذكر وندي هنا بالغ يدرسي هنا أن يشهد بصلاة الجماعة صلاة الجماعة مساتف مجنيد قري لوال سواء كان ذلك في السفر أم في الحضر صلاة الجماعة أذان يتسمع السوم من قال لي هنا ميهن عندهم ببيته تكمتوا إلى ببيته تكمتوا في الحضر يلو هاجروا لي هنا مال هاجروا لي هنا في السفر تبال دمو للا هاجر هنا ሌላ ሀገር ሄዶ ሰላተል ጀማዓ ይወጅብበታል ወይ ከተባለ አዎ ነው የሚባል። ምን ከሰማ ሰውየው አዛን ከሰማ መስጂድ አቅራቢያ ላይ ካለ በዚህ ለአዛኑ መልስ መስጠት ግድ ይለዋል። እኔ ሰው ሀገር ነው ያለሁት አይባልም። ኢላ ጀምዕ አድርጎ ሰግዶ ከሆነ እንጂ وإن من حدود ما أنزل الله على رسوله حدود صلاة الجماعة وإن من حدود ما أنزل الله على رسوله الله بمن التنياو ላይ ያወረደው የሆነ ወሰኖች መካከል አንደኛው የሶላት الجماعه ወሰኖች ናቸው ይላል حيث حد للإمام فيها وللمأموم ما لم يكن محدودا في حالة الانفراد الله سبحانه وتعالى وسن للإمام فيها بزوست إمام هنا لم يسجدوا والمأموم مأموم هنا لم يسجدوا ما لم يكن محدودا في حالة الانفراد بحالة الانفراد وإن فنتلو باللبس نيثا يللا وسنا الله وسنا الله جوال وكل واحد منهما مسؤول عما يختص به وكل واحد منهما እያንዳንዱ ሚንሁማ የሚለው ከኢማምም ይሁን ከመእሙም መስኡሉን የተጠየቀ ነው አማ የኽተሱ ቢሂ እሱን በሚነጥለው ነገር የተጠየቀ ነው ምንድን ነው ኢማሙን የሚነጥለው ምንድን ነው ማእሙሙ እስከ እሱ የሚጠበቀው የሚለውን ይኸው ሊዘረዝር ፈልጎ ነው ከሚን መስኡልያት ኢማም ከኢማሙ مسؤوليات ማለት ሐላፍትናዎች ኢማሙ ሶላት የሶላት ኢማም የሆነ ሰው ማለት ነው። የእሱ ሐላፍትናዎች አንደኛ أن يحرص على إكمال الصلاة ሶላቱን ሙሉ በማድረግ ላይ ጉጉት ሊኖረው ይገባል። بحيث تكون مثل صلاة النبي صلى الله عليه وسلم في أصحابه رضي الله عنه ነቢዩ صلى الله عليه وسلم በአስሐቦቻቸው ውስጥ ያሰገዱትን አይነት ሶላት ለማሰገድ ጥረት ሊያደርግ ይገባል። فإنها أتم صلاة وأخذ فيها እሷ እኮ أتم صلاة وأخفها ከሰላት ውስጥ ሙልት ያለችና ቀለል ያለች ሶላት ነች የነቢዩ ሰለላሁ ዐለይሂ ወሰለም ሶላት ሙልት ያለች ሶላት ነች እንደገና ቀለል ያለ ነው كما قال أنس بن مالك رضي الله عنه أنس بن مالك እንደተናገረው አላህ መልካም ስለሆነለትና ما صليت وراء إمام قط ከአንድ ኢማም ጀርባ ሰግጄ አላውቅም አኸፈ ሶላት ሶላቱ ቀለል ያለ ወላ አተመህ ሙልትም ያለ ሶላቱ አንደኛ ቀለል ይላል፣ ሁለተኛ ላይ ሙሉ ነው። ከማንም ጀርባ ሰግጄ አላቅም። የዚህ አይነትን ሶላት ሚነ ነቢዩ ሰለላሁ ዐለይሂ ወሰለም ከነቢዩ ሰለላሁ ዐለይሂ ወሰለም ጀርባ እንደሰገድኩት ይላል። ከነቢዩ ጀርባ እንደሰገድኩት ቀለል ያለና ሙልት ያለ ሶላት ሰግጄ አላቅም። ፈልኢማም ኢማም የሆነ ሰው ለው ሰላ ወህደሁ ብቻውን ቢሰግድ ኖሮ ለካነ ለሁ الخيار ለሱ ምርጫ ይኖረዋል በይነ አን يقتصر على اقل واجب في الصلاه በሶላት ውስጥ አቀል ዋጅብ የሚባል አለ ትንሸኛው ግዴታ ማለት ያንን ትንሸኛውን ግዴታ በቃ ከሱ ላይ የሚጠበቀውን ዋና ዋና ግዴታ ብቻ እየፈጸመ ሶላቱን መስገድ የሚችልበት ነው ወበይነ አን የፍዓለ አዕላ መጥሉብ ፊሃ ሶላት ውስጥ ደግሞ አዕላ መጥሉብ የሚባል በጣም የበላይ የሆነ መጥሉብ የሚባል በዚህ አይነት እንግዲህ ወይ አርዝሞ ወይ ደግሞ አጠር አድርጎ የመስገድ ምርጫ ነበረው ብቻውን ቢሰግድ ማለት ነው። ወላኪነሁ ነገር ግን ኢዛ ሶላ ቢልጀማዓቲ ከጀማዓ ጋር ሲሰግድ ጀማዓ ይዞ ሲሰግድ ለም የኩን ሙኸየረን ፊ ዛሊከ በዚህ ውስጥ ምርጫ የተሰጠው አይደለም። እንደፈለኩኝ አሳጥረዋለሁ እንደፈለኩም ደግሞ አረዝመዋለሁ አይቻልም ማለት ነው በል የጅቡ عليه ይልቁኑ በሱ ላይ ግዴታ የሚሆነው ዩራዕየ ምን ኸልፈሁ ከኋላ ያለውን ሰው መጠባበቅን ስሜታቸውን መቃኘት ማለት بحيث يتمكنون እስከሚችሉበት ድረስ ይላል من فعل أدنى الكمال في صلاته በሰላታቸው ውስጥ አድነል ከማልን የሚያመጡበትን ሁኔታ ይህን የሚመቻችላቸውን ሁኔታ መቃኘት መቻሉ ነው ይላል። አነል ከባል የሚባለው የሙሉ ትንሽ ማለት የሙሉ ትንሽ የሚባለው ተስቢህ ላይ ሱብሃነ ረቢየል አዚም የሚለውን ሱብሃነ ረቢየል አዕላ የሚለውን ሶስት ሶስቴ የሚሉበትን ያክል ለሰዎች ፋታ መስጠት ማለት ሶስት ሶስቴ ይሄ አድነል ከማል ይባላል። እችን አድነል ከማል የትንሽ ሙሉ ሶስትን የሚያመጡበትን ያክል ኢማሙን ምን ሊሰጣቸው ይገባል ማለት ነው? ከኋላ ላሉ ሰው ፋታ ሊሰጣቸው ይገባል። እማ እንጂ ሱብሓነ ረቢል ዐዚም አንዷን ብቻ እስከሚያመጡ ድረስ ብቻ ከሆነ ይሄ ፍጥነት ነው ማለት ተገባ ይሁን ሊአነ ልኢማመ ኢማም የሆነ ሰው ላ ዩሰሊ ሊነፍሲ ፈቀጥ ለብቻው አይደለም እየሰገደ ያለው ገባህ ለብቻው አይደለም እየሰገደ ያለው ወኢነማ ዩሰሊ ሊነፍሲሂ ወአሊመን ኸልፈው እሱ እየሰገደ ያለው አሁን ለእሱና ከኋላ ላሉ ሰዎችም ጭምር ነው ፈልየተቂላሃ ፊህም በእነሱ ጉዳይ አላህን ይፍራ ወላ የሕሪሙ ወላ የሕሪሙሁም ሊገድባቸው እኮ አይሆንም ሚን ፊዕሊ አድነል ከማሊ ኸልፈሁ ከኋላው አድነል ከማል የሚባለውን ያክል ማምጣትን መስራትን ሊገድባቸው ሊከለክላቸው አይገባል እንግዲህ እሱ በብቻው በሚሰግድ ሰዓት ቅድም እንዳልነው የመጨረሻ ሁኔታን አቀል ዋጅብ የሚባለው መጨረሻ ግዴታው ለምሳሌ ሩኩዕ ላይ የመጨረሻው ግዴታ አንዴ ማለት ነው ሱብሃነ ረቢየል ዐዚም ቢል በቃ የመጨረሻው ግዴታ ነው ከዚህ በታች ያው ሰላቱን ማጓደል ነው ከዚህ በላይ መጨመሩስ ሶስት ቢያደርገው የትንሽ ሙሉ ይባላል ብዙ ማለትም ይችላል ሱብሓነ ረቢየል ዐዚም ይላል ስጁድም ላይ እንደዛ ሱብሓነ ረቢየል አላ ብሎ አንዴ ማለቱ አቀል ዋጅብ ነው። መጨረሻ ትንሿ ዋጅብ እሷ ነው። አስሬ ሀያ ምናምን ማለት ይችላል። ዋጅቡ ሶላት እንግዲህ ለብቻው ሲሰግድ ከፈለገ አንዴ ሱብሓነ ረቢየል ዐዚም ብሎ መነሳት ይችላል። ከፈለገ ደግሞ ሀያ ጊዜ ቢል ማንም የሚከለክለው የለም። ሰውየው እንግዲህ ምርጫ ተሰጥቶታል። ይኸው ወይ መጨረሻዋን ወይ ደግሞ በጣም ብዙውን ማለት ይችላል ለብቻው ሲሰግድ ሶላት አልጀማዓ እያሰገደ ባለበት ሁኔታ ግን አንድ ወርዶ ሱብሃነ ረቢ አዚም ሰሚ አላሁ ሊመን ይህ ስህተት ነው ለምንድን ነው ስህተት የሚሆነው ከኋላ ያሉ ሰዎችን እየገደበ ነው ያለው እየከለከላቸው ነው ምንን እየከለከላቸው ነው የትንሽን ሙሉ እንኳ የሚያመጡበትን ሁኔታ እየከለከላቸው ነው ስለዚህ የትንሽን ሙሉ የሚያመጡበትን ሁኔታ መከልከሉ ያልተገባ ነገር ነው ፈልየተቂላህ እያሉ ነው የተናገሩ የትንሽን ሙሉ ማለት ሶስት ያክል ማለታቸው ነው فإن ترقى إلى أن تكون صلاته كصلاة النبي صلى الله عليه وسلم كذي ألفو كادق ترقى كادق إلى أن تكون صلاته كصلاة النبي يسو صلاة النبي عليه الصلاة والسلام صلاة كم يمثل درس كادرسونا ከነቢዩ የሰላት አሰጋገድ ሁኔታ ጋር እያመሳሰለ ሶላት የሚያሰግድ ከሆነ ፈሁወ አክመል ይሄ የበለጠ ሙሉ የሆነውና ወአጥየብ የበለጠ ምርጥ የሆነው ይሄ ነው ጠይብ ለሚለው ሲጋነን አጥየብ ይሆናል ዲግሪውን ለመጨመር ማለት ነው የበለጠ በጣም በጣም ምርጥ ነው ለማለት አጥየብ ነው በጣም ምርጥ ነው በጣም አክመል የሆነ በጣም የሞላ ነው የሚሆነው ነው። አንደኛውን ጨረሱን እንግዲህ አንደኛው ምን ብሎ ነበረ? أن يحرص على إكمال الصلاة ሶላቱን ሙሉ በማድረግ ላይ የጓጓ ብሏል በኢማሙ ዙሪያ ማለት ሁለተኛ أن يحرص على إقامة الصفوف وتسويتها ሰፎችን በማስተካከል ላይ የጓጓ ይላል أن يحرص على إقامة الصفوف ሶፎችን በማቋቋምና وتسويتها ቀጥ በማድረግ ላይ የጓጓ ሶፎችን ቀጥ ያድርጋቸው ቢልቀውሊ በንግግር ቀጥ በሉ አትዛነፉ ተስተካከሉ የሚለውን በመናገር ሊሆን ይችላል ወቢልፊዕል በተግባር በተግባር ማለት ደግሞ እየሄደ ወዲያና ወዲህ ሆኖ የተዛነፉ ሰዎችን አንተ ግባ አንተ ውጣ ብሎ በማስተካከል በተግባር አንዱን እጁን ይዞ በመጎተት ሊሆን ይችላል ወይም ትከሻውን በመመለስ ሊሆን ይችላል ኢዛ ለም ዩፊድ ልቀውለ ንግግር ካልጠቀመ ተስተካከሉ የሚለው ንግግር ካልጠቀመ በአካል ሄዶ ሊያርም ሊያስተካክል የተገባ ነው ወዩቀዊሙሁም ያስተካክላቸዋል ቢተስቢየት ሱፉፊ ሰፎችን ቀጥ በማድረግና ወኢቃመቲሃ በማቋቋም ተስዊያ ማለት ማስተካከል ወኢቃመቲሃ ቀጥ ማድረግ يؤكد ذلك عليهم ይህን ነገር በጣም ያጠናክርባቸዋል ويتوعدهم على مخالفتها ዛቸውንም ይነግራቸዋል على مخالفتها ይህንን በመخالፍ ላይ የመጣውን ዛቻ ይህንን በመخالፍ ላይ የመጡ ዛቻዎች ብዙ አሉ ሰፍ ባለማስተካከል ዙሪያ ማለት ያንን ويسويها بيده إن لم ينفع ذلك لما يتقمك هنا من ناقروا بأكل هدو بجي كما كان نبينا وإمامنا وقدوتنا صلى الله عليه وسلم يفعل هذا نبياتنا عليه الصلاة والسلام ينيا يهولاتنا مريهم إمام يهولاتنا أرعياهم الصاتشو اندسروا بزينة يسراوال والمعلم እንጂ ዝም ብሎ እንደው ዞር ብሎ ማሰገድ የለበትም ماشي وعن انس رضي الله عنه ان النبي صلى الله عليه وسلم قال ከአነስ አላህ መልካም ስለለትና ነብያችን አለይሂ ሰላቱ ወሰላም ብለዋል ይላል ሰው صفوفكم صفوቻችሁን ቀጥ አድርጉ አስተካክሉ فإن تسوية الصف የصፍ ማስተካከል من تمام الصلاة ከሰላቱ ሙሉነት ውስጥ ነው ብለዋል ሰላትን ያጓድላል ማለት እኮ ነው በሌላ አገላለጽ ሰፋ ለመስተካከሉ متفق عليه البخاري ومسلم ذكره للبخاري من إقامة الصلاة فإن تسوية الصف من إقامة الصلاة من تمام الصلاة من الأرض من إقامة الصلاة تبلون بل إلى رواية الزجوال من إقامة الصلاة مالا صلاة كتا كما رقوسف كما بتحكل كما قوموس نو صلاة بتحكل على تقوى قوام مالا وصف مقود لك هنا عند مالا ولي أبي داود أبي داود قال بل رواية مؤمن قال ورصوا صفوفكم ሶፎቻችሁን ምንም ክፍተት ሳትፈጥሩ ተጠጋጉና ቁሙ ነው። ተራስ የሚባለው እያንዳንዱ ከጎረቤቱ ከቆመው ሰው ጋር የተጠጋገ ሆኖ መቆሙ ነው። በመካከል ክፍተት አለ በማይባልበት መልክ በመካከል ክፍተት የለም። ሰው እርስ በራስ ተጠጋግቷል በሚባልበት ሁኔታ መቆም መቻላቸው ነው ያ ረስ የሚባለው ሩሱ ሱፉፈኩም ሶፎቻችሁን በዚህ አይነት ተጠጋጉና ልክ እንደ ግንባታ ማለት ነው ካነሁም ቡንያኑን መርሱስ እንዳለ ቁርአን ላይ እንደዛ ልክ ግንባታ እንዴት ነው ሲገነባ አንዱ አንዱ ብሎኬት ከአንዱ ብሎኬት ጋር አጠገብ ላጠገብ ነው የሚተሳሰረውና በዚህ አይነት ጎን ለጎን በመሆን ስገዱ ነው ወቃሪቡ በይነሃ በሰፎች መካከል ደግሞ ቀረብ ቀረብ አድርጉ። አንደኛው ሶፍ ከሌላኛው ሶፍ በጣም ሰፊ ልዩነት እንዳይኖረው ማለት ነው። قاربوا بين الصفوف። በሶፎች መካከል ተቀራረቡ። አሁን ለምሳሌ ይሄ አንደኛው ሶፍ ነው። አንደኛው ሶፍ እና ሁለተኛው ሶፍ ሊኖረው የሚገባው የአንድ ሜትር ከሀያ ወይም ደግሞ አንድ ሜትር እስከ ተኩል ባለው ርቀት እንደዚህ ነው መሆን ያለበት። ቅርብ ማለት ልክ እንደዚህ ማለት ልክ እንደዚህ ከዚህ እየራቀ ሲሄድ ግን ያው ሰፉ በጣም እየተራራቀ ይሄዳል ማለት ነው። ኢላ መካከል ላይ የማያስቸግር ኖሮ የማያስቸግር ነገር ኖሮ ለሱ ተብሎ ራቅ ካልተባለ በስተቀር ሰፎች በጣም መራረቅ የለባቸው። ወቃሪቡ በይነሃም ነው ያ ወሐዙ ሐዙ ተቀጣጩ ቢልአዕናቅ በአንገቶች በአንገቶች ተቀጣጩ የሚባለው መቀጣጨት ሐዲስ ላይ እንደመጣው በትከሻ፣ በአንገት፣ ቁርጭምጭሚት ወይ በተረከዝ ማለት ነው የኋላ ግፍ። በዚህ ነው መቀጣጨት ያለው። እንደውም እንደ ትናንሽ እነዚህ ግልገሎች ምናምን ሸይጣኖች እየመጡ በየክፍተቱ ላይ እንደሚሰገሰጉ ሐዲስ መጥቷል። ከዛ አንጻር ምንም ክፍተት መስጠት አያስፈልግም እና ጎኑ ጎንና ጎናቸውን በደንብ አድርገው ሊዘጉ ይገባል። ሁለተኛ በትከሻቸው እና በአንገታቸው በዚህ በተረከዛቸው በኩል ይቆሙ የተባለ እዚህ ሳይሆን ሶፍ የሚስተካከለው እዚህ ሳይሆን ይሄ ነው። በዚህ ነው ሰዎች እኩል ሊሆኑ የሚገባው ነው። ዑለማዎች የሚያስቀምጡት ይሄ ነው የሚታየው ማለት ነው። ሌላው ደግሞ ትከሻ ምናምን የተባለው ምንም የሰው ትከሻ አንዱ ረጅም ሆኖ አንዱ አጭር ሆኖ አንዱ መካከለኛ ሰው ሆኖ የመለያየት ሁኔታ አለ። ልክ ትከሻውን እንደዚህ ቀና ብሎ ወይ ደግሞ ጫማውን ረጅም ጫማ ለብሶ መጥቶ ትከሻ ለትከሻ ግጠሙ ማለት ሳይሆን ትከሻው አቅጣጫው ላይ ይሁን፣ ትከሻው አቅጣጫው ላይ ይሁን። የዛኛው ትከሻ እንደዚህ ወጣ ያለበት ይሄኛው ደግሞ ገበያ ያለበት እንዳይሆን ትከሻቸው አንድ መስመር ላይ የቆመ ይሁን። እርግጥ ይሄ መስመሮች ምናምን ከመጡ በኋላ ጽሑፎች የዚህ አይነት ነገር አያገኛቸውም። ባይሆን አንዳንድ ዑለማዎች አውግዘዋል። መስመር መሰመሩን አውግዘዋል። ያለ መስመር ነው መሰገድ ያለበት የሚልም አለ ከዑለማዎች ውስጥ። ለምንድን ነው ተብሎ ሲባል ይሄ በነቢያችን ዓለይሂ ሰላቱ ወሰላም ዘመንም መስመር ሲሰመር አልነበረም። ሁለተኛ ነገር መስመር የሌለበት ቦታ ላይ ሲደርሱ ሰዎች እንደፈለጉ መስገድ ይጀምራሉ። ስለ ሰፍ አንገብጋቢነትና ሰፍ ማስተካከል የሚባለውን ነገር በተግባር ሳይሆን እየለመዱ ያሉ ዝም ብሎ ብቻ በዘልማድ ብቻ የሆነባቸውና መተው አላሁ አክበር ማለት ነው የለመዱት። ስለዚህ የሆነ ቦታ ላይ ዒድ ሊሆን ይችላል ወይም ደግሞ የሆነ ቦታ ላይ ሶላተል ጀናዛ ሊሰገድ ይችላል ወይም ደግሞ የሆነ ቦታ ላይ ሶላተል ጀማዓ ሊሰገድ ይችላል። በዛ አጋጣሚ ሰዎች አንዱ ከአንዱ እንደዚህ ዞሮ ሊሰግድ ነው ማለት ነው። አንዱ እንደዚህ ቆማል ከዛ በኋላ ሰፉ እንደዚህ ተጠማዞ መጥቷል። አንዱ ወደ አንዱ እየዞረ ይሰግዳል። ይሄ ሁሉም የሆነው ምንድነው? ሰፍን አስፈላጊነቱና አንገብጋቢነቱን በደንብ ካለመማራቸውና ካለማስተዋላቸው አለማስተዋሉ በዚህ አይነት ነገር ይከሰታል ይላሉ አሊማም አልባኒ ረሂመሁላህ ይከለክላሉ ከዚህ አንጻር ማለት ነው አልሙሂም እሱ ብዙ የሚካበድ አይደለም ይህ መስመሩ መኖር ብዙ እንትን የሚል ነገር አይደለም። ብዙ እንደዚህ የሚካበድ አይደለም። ግን ቁም ነገሩን ያው ሰዎች ልናስጨበጣቸው ቀጥ ይላል ማለት ነው እንጂ ዝም ብሎ መስመሩን ለምደው ብቻ እሳቸው ያሉት ደረጃ መድረሱ እንዳይኖር ጥንቃቄ ያስፈልጋል ማለት ነው። وله من حديث ابن عمر أن النبي صلى الله عليه وسلم قال وله ملو لا أبي دولنا كعبد الله بن عمر ሐዲስ ነብያችን አለይሂ ሰላቱ ወሰላም አሉ ይላል አቂሙ ሱፉፈ ሶፎቻችሁን አቋቁሙ ቀጥ አድርጉ ወሐዙ በይነል መናኪቢ በትከሻዎች መካከል ተቀጣጩ ይህ እንግዲህ ነቢ ስ ስለም ነገር በትከሻዎች መካከል መቀጣቀስ እንዳለ ወይም ትከሻዎችን አንዱን ከአንዱ ስቴፍ ማድረግ እንዳለ ነው። ወስዱል ኸለለ ክፍተቶችን ደግሞ ዝጉ፣ ክፍተቶችን ዝጉ። ከለል እንዳይኖር በመካከል ክፍተት እንዳይኖር ክፍተት ዝጉ ማለት ተጠጋግተህ ቁም ማለት ነው እንጂ አንዱ እግሩን ዛ ስፕሊት እንደሚቆም እንደሚሰራ ነገር መሆኑ ይሄ ተገቢ አይደለም። ሰላት እንደዚህ ተብሎ እንዴት ነው የሚሰገድ? ስፖርት ነው ሰላት። እግሩን አንዱን እዛ ዘርግቶ አንዱን እዚህ ዘርግቶ መሆን የለም። ከለል ዝጉ ማለት ጠጋ ብሎ ማለት ነው። ከለል የሚዘጋው ክፍተቱ በቃ የመጨረሻው ነገር ይሆን። ለምሳሌ አንድ ሰፍ ላይ የቆሙ ሰዎች ኸለል ተብሏል ብሎ ያንን ሰፍ ለመሙላት ሁላቸውም እግራቸውን እንደዚህ በለቃቅጠው ማለት ነው ቢቆሙ ይህ ሰፋ ይባላል። በራሳቸው የሰውነት ልክ የሚበቃቸውን ቦታ ይዘው እየተጠጋጉ እየተጠጋጉ ቢቆሙ መጨረሻ ላይ ያለው ክፍተት በቃ ምንም አይደለም ማለት መጨረሻ ላይ የሚፈጠረው አማ እርስ በራሳቸው ያንን እንትን እንሞላለን በሚል እንደዚህ ይሄ ራሱ ችግር ነው ኸለል ማለት ይሄ ነው ስለዚህ ኸለል ላይ ነው በመካከላችሁ ክፍተት ነው አድርጉ ግልጽ ነው አይደል ይሄ ولينوا ለስለስ በሉ بأيدي إخوانكم በወንድሞቻችሁ እጅ ላይ ለስለስ በሉ አንዳንዱ ሰው እንግዲህ መስጊድም ሲመጣ የሚመጣው ከነ ገምጫጫ ባህሪው ስለዚህም ሰው እንኳ ወደ ኋላ ሊያደርገው ወይ ወደ ፊት ሊያደርገው ወይ ወደ ጎን ሊያደርገው እጁን ዘርግቶ እንደዚህ ሲያደርገው አትለቀኝ፣ ምን ይጎትተኛል? እንደዚህ ትንሽ ነው፣ በቃ ሊናገር ትንሽ ነው የሚቀረው ማለት ባህሪ እና ይሄን በጣም አውግዘዋል ነው صلى الله عليه وسلم። ولينوا بأيدي إخوانكم በእጆቻችሁ እጅ ማን ነው በወንድሞቻችሁ እጅ ለስልሱ ወንድሞቻችሁ ወደፊት ሲያረጓችሁ ወደ ኋላ ሲያረጓችሁ ወደ ጎን ሲያረጓችሁ ከእጃቸው ጋር ሂዱላቸው ولا تذروا فرجات للشيطان ለሸይጣን ክፍተቶችን አትተው يا الله سبحانه وتعالى اي ወሰላም አይ مثل الفضاء بين الرجلين በይነ سوت በሁለት ሰዎች መካከል ያለ ቦታ ያንን ነው ፍሩጃት ለሸይጣን ክፍተቶች የተባለ فإن الشيطان شيطان يدخل فيه من بين أهل الصف በሰፉ ሰዎች መካከል ይሰገሰግበታል ይገባበታልና ክፍተቶችን አትተዋሉ وقال النبي صلى الله عليه وسلم نبينا عليه الصلاة والسلام هنا بلوال من وصل صفا وصله الله صفا يقتل سوى الله يقتلوال الله يقتلوال ومن قطع صفا قطعه الله صفا يقرط الله يقرطوال የሚልም አለ ከምንድን ነው የሚቆርጠው ከተባለ ከራህመቱ ነው የሚቆርጠው እንጂ ዝምድና የለም ከአላህና ከሰው መካከል وفي الصحيحين بخاري ومسلم عن انس بن مالك رضي الله عنه قال كان انس بن مالك اللهم كان صلى الله عليه وسلم قيمت الصلاة فأقبل علينا رسول الله صلى الله عليه وسلم صلاة تقواقامنا النبي صلى الله عليه وسلم زور بني ቢወጅሂ በፊታቸው ዞሩብን ወደኛ ፈቃል አሉ አቂሙ ሱፉፈኩም ወተራሱ ሶፎቻችሁን ቀጥ አድርጉ አንዳችሁ ከአንዳችሁ ደግሞ ጎን ይቁም ተጠጋጉና ቁሙ በማለት ረሱሉ ሰለላሁ ዐለይሂ ወሰለም አዘዙን ይላል እንግዲህ ሶፍ አስተካክሉ ሳይባል ወደ ሶላት አይገባል መሰረቱ وعن النعمان بن بشير رضي الله عنه قال كان رسول الله صلى الله عليه وسلم يصفي صفوفنا يسوي صفوفنا النبي صلى الله عليه وسلم صفوفنا يستكاكل نبر كأن حتى كأنما يسوي بها القداحة حتى درس كأنما يسوي بها من يستكاكل كم يمثل درس القداحة ቀስትን ማለት ቀስትን የሚያስተካክሉ እስከሚመስል ድረስ አሁን ይሄ ቀስት የሚባለው ተስተካክሎ ካልገባ በስተቀር ትንሽ የመዛነፍ ሁኔታ ካለው ይሄ ቀስት በጣም ቀጥ ያለ ካልሆነ በስተቀር ትንሽ የመዛነፍ ሁኔታ ካለው ሰውየው ሲተኩሰው ትንሽ ወደ ተዛነፈው ሁኔታ እየተሰበረ ነው የሚሄደው አቅጣጫውን ስቶ ማለት ነው። ያንን የሚያስተካክሉ እስከሚመስል ድረስ ማለት ነው ነበር የሚያስተካክሉት ነው ሐታ ረአ ነቢዩ ስ ሰለም እስካዩ ድረስ ወይም እስካሰቡ ድረስ አና እኛ ቀድ አቀልና አንሁ ከሳቸው ተገንዝበናል ይህን የሶፍ ጉዳይ አውቀነዋል ማለትን እስካሰቡ እስካዩ ድረስ ይላል ማየት በሀሳብ ደረጃ ማለት ነው እዚህ እሱም ነገሩን አይቶታል ይባላል እሱም እንደዛው ነው የሚያስበው ለማለት ማለት ነው ታይቶኛል እንደምትለው ቢጤ ማለት ነው አስቤዋለሁ አውቄዋለሁ ተረድቼዋለሁ ቢጤ እኛ እሳቸውን ተረድተናቸዋል ማለትን እስካወቁ ድረስ ይላል ثم خرج يوما فقام ከዛ ረሱሉ ሰለላሁ ዐለይሂ ወሰለም አንድ ቀን መጡ فقام ማለት የሚቆሙበት የሆነ ሶፍ ላይ ቆሙና ያው እንግዲህ ሰው ምን አድርጓል ማለትን ተገንዝበዋል ማለት ነው ሰፍ ያስተካክላሉ ሰፍ ያስተካክላሉ። አሁን አብዛኛው ጊዜ እንግዲህ አሁን መስመር ላይ ካለ ብዙ አስተካክሉ ምናምን ብለህ የምትዞርበት ሁኔታ የለም። ለምን መስመሩ አለ፣ መስመር ላይ ነው ሰው እየቆመ ያለ። ስለዚህ አንድ ሰው ካለ በቃ በቂ ነው። በዚህ አሁን ባለበት ሁኔታ እንኳን አይደለም እዚህ ይቅርና ስንት መላይን የሚሰበሰብበት ሐረም ላይ ይስተው ከተባለ በቃ አላሁ አክበር ነው ቀጥሎ የሚመጣው። ለምን አሁን ምን ስላለ ነው በየቦታው መስመሮች ምናምን ስላሉ ሰዎች እዛ ላይ ስለሚገቡ ነው። እና ሰዓት ማባከኑ ዝም ብሎ ነው የሚሆነው። ዋና የተፈለገው ምንድነው? ሰፉ ቀጥ እንዲል እንዲስተካከል ነው እንጂ አንዳንድ መስጊዶች እንደምታየው ዝም ብሎ መስመር አለ ምን አለ የመጀመሪያ ሰፍ ሞልቶ ሰው ተጨናንቆ ባለበት ግቢው ግቢው ላይ ነው ሰው ያለው። እንኳን አይደለም የመጀመሪያው ሰፍ ማለት ነው። ምን ይላል? በሰፈላወል ተሽቀዳደሙ ይላል ማይክ ይዞ ሰፈላወል ወዴት ነው ሰፈላወል? ሌላ ሰፈላወል አለ አወል በሰፈላወል ተሽቀዳደሙ ሰው ላይ ሰው ውጣ እኮ እያለ ነው ጅህልና ማለት እንግዲህ ሰው ዋናው ዓላማው ሰፉ እንዲስተካከል ነው። ሰፉ ከተስተካከለ በቃ ማለት የሰው ሰዓት መብላት፣ ሰዓት ማባከን፣ ሰው መረበሽ፣ መበጥበጥ አያስፈልግም። ወደ ሰላት መግባት ثم خرج يوما فقال ከዛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ወጡና ቆሙ حتى كاد يكبر ነው በቃ እነዚህ ሰዎች ተገንዝበውኛል ሰፍ አስተካክለዋል አይደለም ሀሳባቸው አላሁ አክበር ለማለት ተቃርበዋል ይላል አላሁ አክበር ለማለት ተቃርበው ፈራአ ረጁለን አነን ሰዋዩ ባዲየን ሰድሩሁ ደረቱ ወጣ ብሎ ሚነሰፊ ከሰፍ ደረቱ ወጣ ብሎ አዩ እንዴት ነው አዩ ዞሮ አይደለም እንደ ወደ ቂብላ እዚህ ላይ ምን ይላሉ አላሁ ስብሓንሁ ወተዓላ ለነቢዩ ስ ላ ስለም የሰጣቸው አንድ ከኛ ለየት የሚያደርጋቸው ነገር አለ። ከኋላ ያለውን ልክ ከፊት እንደሚያዩት ከኋላ ያለውን ነገር ይታያቸው ነበር። ለዛ ነው አሁን ዞረው ወደ ቂብላ ዞረዋል። እንደዚህ የዞረ ሰው ከጀርባው ምን ይሁን ማን ወደፊት ገፋ ብሎ ይወጣ ማን ሰፊ ያበላሽ ማን ሰፉን ቀጥ ያርግ ምንም የሚታወቅ ነገር የለም አንዴ ከዞረ ማለት ነው ማየት የምንችለው በሁለት አይናችን ስለሆነ ረሱሉ አለይሂ ሰላቱ ወሰለም ከኋላ ያለውን ወደፊት አላህ ያሳያቸዋል ከዚህ አንጻር ነው ሰውየውን ተመለከቱ ወደፊት ነው የዞሩት ግን ተመልክተውት فقال من አሉ عباد الله الله ባሮች ወይ ለተሰውና ሱፉሁኩም ሱፎቻችሁ የምታስተካክሉ እንደሆነ አስተካክሉ አው ለይخالفن الله بين وجوهكم ይሄ ካልሆነ አላህ Subhanahu Ta'ala በፊቶቻችሁ መካከል መቃረንን ይፈጥራል እናንተ ሰፍ ላይ መቃረን እንደፈጠራችሁ አላህ ፊቶቻችሁ ላይ መቃረንን ይፈጥራል አይ በይነ قلوبكم ማለትም በይነ ውጁሂኩም የሚለው በፊቶቻችሁ ሲባል የተፈለገው በቀልቦቻችሁ መካከል ማለት ይሄ የሶፍ ላይ አለመስተካከል ችግር ወዴት ይሄዳል ማለት ነው? መጨረሻ ላይ ወደ ቀልብ መቃቃርና የቀልብ መለየት ይቀየራል። ከማ ፊ ሪዋያ ሊአቢ ዳውድ የአቢ ዳውድ ሪዋያ ውስጥ እንዳለው ውጁሂኩም የሚለው ቁሉቢኩም ነው ይባላልም ይሄ هذا ይህ ወዒድ ሸዲድ ከባድ የሆነ ዛቻ ነው على من لا يسوي صفوتنا ما استكاكل أن يخالف الله بين قلوبهم الله سبحانه وتعالى بقلبات ما هكل آه، ما خالفوا كذلك فتختلف وجهات نظرهم يا أما أقطعت أشو صوت الله يجعل عنده ليلة عنده قراء ليلة عنده كأني لك وهلا مال من تاتاتي متاك وتضيع يبلغ شلم مصالحهم የነሱ መስላሐቸው መስላሐቸው ማለት የሚበጃቸው ነገር ይጠፋል ቢሰበብ اختلافهم በምን ምክንያት በምን ምክንያት በእክትላፍ ምክንያት እክትላፍ አንዳንዶች እንደሚያስቡት ኺላፍ ሁል ጊዜ ኺላፍ ምንድነው የሚመስላቸው ሰው በቃ የሆነ ቆመጥ ይዞ አንዱ አንዱ ሊመታ ሲመጣ እንደዚህ ነው ኺላፍ የሚያስቡት ማለት ነው አንዳንድ ሰዎች የመጨረሻውን ኺላፍ እዛ መጋደል ላይ ያለውን ኺላፍ መቼ ሰው አሁን ኺላፍ ይፈጠራል ብላችሁ የምትሉት መቼ መቼ ይፈጠራል? ምን ችግር አለው? አንዳንድ ነገር ላይ ማለት እንዲህ ብለው ነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም ሰፍ ላይ አንዱ እግሩ እንደዚህ መውጣቱን በተመለከተ ምን እያሉ ነው? አው ላ ዩኻሊፈን አላህ በይነ ሱብሃንአላህ በዚህች ኺላፍ አንዱ እግሩ ወደዛ ወጣ በማለቱ ደረቱ ወጣ በማለቱ ሰበብ አላህ ስብሐነሁ ወተዓላ በቀልባችሁ ወይም በልቦናችሁ መካከል ከባድ የሆነ ልዩነት ፈጥሮ የማትግባቡበት ደረጃ ትደርሳላችሁ። ኺላፍ ሸር በጥቅሉ ኺላፍ የሚባል ነገር ይሄ አለመስማማት የሚባልን ነገር ማድረቅ ነው የሚያስፈልገው ማለት ነው፣ ወይም ማድረቅ ነው የሚያስፈልገው እዛው ቦታው ላይ እንዲቀር ማክሰም ነው እንጂ የሚያስፈልገው ምን ችግር አለው የሚባል ነገር የለም። ችግር አለ ምን ችግር አለው የሚለው ሰው ራሱ ይኸው አንዱ ችግር ችግር የለውም ብሎ ማሰቡ ራሱ አንድ ችግር ነው የእሱ ችግር የለውም ብሎ ማሰቡ አስቸጋሪ ነገር ነው وعن البراء بن عازب رضي الله عنه براء بن عازب يبال على الله ملك الله ملك الله عليه قال كان رسول الله صلى الله عليه وسلم يتخلل الصف نبي صلى الله عليه وسلم صفوشين آه، يتخلل مال بما هكل بما هكل يهدو نبرا من ناحية إلى ناحية ከአንድ ጎን ይዘው እስከ አንድ ጎን ሶፎችን እየሄዱ ያዩ ነበረ የምሰሑ ሱዱረና ደረቶቻችንን ያብሱ ነበረ ወመናኪበና ትከሻዎቻችንን እንግዲህ ነቢ ስ ላ ስለም እየሄዱ በየሰፉ ምን እያደረጉ ማለት ነው ገባበል ወጣ በል እንደዚህ ያደርጉን ነበር ይላል ወየቁል ላ ተክተሊፉ ፈተክተሊፈ ውጁቡኩም አት አትለያዩ እዚህ ላይ ኺላፍ አትፍጠሩ አንዳችሁ ወጣ አንዳችሁ ገባ በሚለው ውጤቱ ምን ይሆናል ፈተክተሊፈ ቁሉቡኩም ቀልባችሁ ይለያያል ቀላል አይደለም ማለት በአካል መለያየት አንዳንድ በሀሳብ መለያየት ይላል ለዚህ ነው አንተ ሐታ የሆነ ቦታ ላይ ተሰብስበህ ባለህበት አንዱ እዛ ጥግ ተቀመጠ አንዱ ደግሞ እዚህ ጥግ ተቀመጠ በዚሁ በአቀማመጥ በአቀማመጥ ሁኔታ በመለያየታቸው በኋላ ላይ ሰብሰብ ብለው ሲያወሩ እዛ ጋር የተቀመጡ ሰዎች ሌላ አቅጣጫ ይዘው ነው የሚያወሩት። እዚህ ጋር ያሉ ሰዎች ደግሞ ሌላ አቅጣጫ ይዘው ነው የሚያወሩት። ይህንን በተደጋጋሚ ይሞክሩ። መጀመሪያውኑ እነሱ አቀማመጣቸው አንድ ቦታ ላይ ቢሆን ኖሮ የሚያወሩትን መነሻቸውም አንድ አይነት ስለሚሆን ተመሳሳይ የሆነ ነገር ይመጣል። ራሱ የቦታ ልዩነት የሀሳብ ልዩነት ነው ይመጣል። ለዚህ ነው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሶሐቦቹ አንድ ሰፈር እየሄዱ የሆነ ቦታ ላይ መስፈር ፈልገው ዝም ብሎ አረፍ ሊሉ ማለት ነው። ሁሉም ከየዛፍሩ በተን በተን ብለው ተበታት ነው አሉ። ምንድነው ያሉት? እነ ተፈረቀኩም ሀዛ ሚነ ሸይጣን ያሉት ነው ሰለሰ። ይሄ በየቦታው የምትተራመሱትና አንዳችሁ እዛ አንዳችሁ እዛ የምትሉት ነገር ይሄ ከሸይጣን ነው። ከአንድ ቦታ ላይ ነበር መሰባሰብ የነበረባቸው እያሉ ነው ሰለሰ ዐለይሂ ብለዋቸው በአካል መለየት ራሱ አደጋ አለው ማለት በአካል መለየት አደጋ አለ። እንኳን አይደለም በሐሳብ በሐሳብ መለያየትስ ይሄማ በአካል የመለያየትስ የመጨረሻ ምን ሊሆን ይችላል? ቅጣትም ሊሆን ይችላል። በቀልብ መለየት ከመጣ በውስጥ አስተሳሰብ መለያየት ከመጣ ይሄ ደግሞ አደጋ ነው። አንዱ አንዱን የሚያጠፋበት ደረጃ ይደረሳል ማለት ነው። በቀልብ መለየት ነው። ዛሬ እኮ ዓለማችንን እንደዚህ ብዙ ጦስ ላይ እየጣለ ያለው ማለት ነው። وقال النعمان بن بشير رضي الله عنه نعمان بن بشير اللهم الحمد صلى الله عليه وسلم كان رسول الله صلى الله عليه وسلم يسوي صفوفنا النبي صلى الله عليه وسلم صفوفنا يستكاكل النبرة إذا قمنا للصلاة للصلاة بقوم قدي فإذا استوينا أتصن الصف سيامر كبر الله أكبر بلو ودى صلاة قبلنا فانظروا أيها الأئمة እናንተ በየስፍራው ኢማም የሆናችሁ ሰዎች ተመልከቱ አሉ ሼክ إلى قوله صلى الله عليه وسلم فإذا استوينا كبر فإذا استوينا كبر የሚለውን ተመልከቱ هذه جملة شرطية ይህ ሸርጣዊ የሆነ አረፍተ ነገር ነው መስፈርታዊ የሆነ አረፍተ ነገር تجدوها صريحة في أنه صلى الله عليه وسلم لا يكبر لصلاة حتى تستوي الصفوف ታገኙታላችሁ ግልጽ ሆኖ ይሄ ይሄ ሐዲስ በምን ላይ ረሱሉ ሰለላሁ ዐለይሂ ወሰለም አላሁ አክበር እንደማይሉ ለሰላት ሰፎች ቀጥ ሳይሉ ولقد أدرك ذلك الخلفاء الراشدون والأئمة المتبوعون لرسول الله صلى الله عليه وسلم በእርግጥም ይህንን ጉዳይ ኹለፋኡ ራሺዱን ኹለፋኡ ራሺዱን ደርሰውበታል ማለት አግኝተውታል ተገንዝበውታል አይማ የምንላቸው እነዚህ አትባዕ ያላቸው ኢማሞችም እነዚህም ተገንዝበውታል ማለት የረሱልላህ ሰለላሁ ዐለይሂ ወሰለም ረሱልን ዐለይሂ ሰላቱ ወሰላም የተከተሉ አኢማዎችም ደርሰውበታል ፈፊል ሙወጣኢ ሙወጣ የሚባለው ኪታብ ውስጥ ኢማም ማሊክ ኪታብ ነው عن أمير المؤمنين عمر بن الخطاب رضي الله عنه كامير المؤمنين عمر بن الخطاب اللهم كان صلى الله عليه وسلم أنه كان يأمر بتسوية الصفوف صفوتنا استكاكلوا بمالك يعزن لنبرا فإذا جاءوه እዛ ሰዎች በመጡት ጊዜና ፈአኽበሩሁ በነገሩ ጊዜ አንቀድ ስተዋት ሰፉ ተስተካክሏል ብለው ሲነግሩት ከበራ አላሁ አክበር እንደሚል ይሄ ማለት ዑመር ረዲየላሁ ዐንሁ ያው በእሳቸው ዘመን ሰጋጆችን በጣም በሰፊው ሁኔታ ከነብዩ ዘመን የበለጠ ሰው እየበዛ እየበዛ ነው እንግዲህ ሰው የሄደው በዛ ጊዜ ሰው የበለጠ ስለበዛ እንደ ድሮ በመካከል እየተኬደ አንተ ግባ አንተ ውጣ ለማለት አላመች ይሆናል። በጣም እየሰፋ የዚህ ጊዜ ምን ማድረግ ጀመሩ? ዑመር ረዲየላሁ ዐንሁ ሰው ይወክላሉ። ሶስት ሰው አራት ሰው ሊሆን ይችላል። እነዚህ ሰዎች በየ ሰፍ ይሰጣቸውና የተወሰነ የተወሰነ ሰፍ ያንን ሰፍ ያስተካክላሉ። እነዛን ሰዎች አንተ ግባ አንተ ወጣ ብለው ማለት ሰፉን በትክክል ሰልፍ ካስያዙ በኋላ መተው ለዑመር ተስተካክለዋል ማለት እዛ በኋላ አላሁ አክበር ብሎ እሳቸው ወደ ሶላት ይገባሉ ማለት ፈኢዛ ጃኡሁ ፈአኽበሩሁም ይለህ በመጧቸው ጊዜ ዑመርን እናም በነገሯቸው ጊዜ አነሁ ቀድ ስተዋት ሰፉ ተስተካክሏል ማለት ነው። ከበረ ወካነ ቀድ ወከለ ሪጃላን ሊተስዊየቲ ሱፉፊ ሰፎችን ለማስተካከል ሰዎችን مدبوا وكلوا نبر عمر ይባላል وقال مالك بن أبي عامر مالك بن أبي عامر بلوال كنت مع عثمان بن عفان فعثمان بن عفان قال أبركم فقامت الصلاة وأنا أكلمه في أن يفرض لي صف أنه صلاة اه، تقوم أني ያናገርኩት ነው في أن يفرض لي نقر የሆነን ነገር እንዲቆርጥልኝ ከቤተል ማል የሆነን ነገር እንዲቆርጥልኝ እንዲሰጠኝ ለሌሎቹ እንደሚሰጠው ያንን ላስጠብቅ የራሴ መብት ላስጠብቅ ከእሳቸው ጋር እያወራው ነበር ይል ፈለም አዘል ኡከሊሙሁ እሳቸውን ከማናገር አልተወገድኩም ወሆ ዩሰዊ አልሐስባአ ቢነዕለይህ እሳቸው ጠጠር እያስተካከሉ ቢነዕለይህ በጫማቸው ጠጠር እያስተካከሉ የሚሰገድበትን ቦታ በእግራቸው እንደዚህ እያስተካከሉ ሐታ ጃአሁ ሪጃሉን ሰዎች እስከመጧቸው ድረስ ይላል ሰዎች እስከመጧቸው ድረስ قد جاء قد قد كان وكلهم بتسويه الصفوف ሰፎችን በማስተካከል መደበዋቸው የነበሩ ሰፎች ሰፎችን በማስተካከል መደበዋቸው የነበሩ ሰዎች እስከመጡ ድረስ እንግዲህ በየቦታው ልክ ዑመር ዘመን ላይ እንደነበረው ዑስማንም ዘመን ላይ ምን ነበረ ማለት ነው ሰዎች ተመደበው ነበረ ማለት ነው ከዛ ፈአኽበሩሁ አነ ሱፉፈ ቀድ ስተወት ሰፉ ሁሉ ተስተካክሏል ማለትን ነገሯቸው ለዑስማን ፈቃለ ሊ استوي في الصف አንተም ግባ ቀጥበል አሉኝና ثم كبر الله اكبر አሉ ይላል استوي في الصف ብለው አሉኝ እኔ ነው وهذا فعل رسول الله صلى الله عليه وسلم وخلفائه الراشدين يا رسول صلى الله عليه وسلم النا خلفاء الراشدين سرانا لا يكبرون للصلاة حتى تستوي الصفوف صفوف قد تسكمل درس الله أكبر يلوم نبرا أفليس من الجدير بنا بنيا ساريا بتأم يتقبع يكون من جدير أم يتقبع أفليس من الجدير بنا بنيا يتقبع يكون من أن يكون لنا فيهم أصوة بالنسو لن يأرأى لنورنه أليس من الجدير بنا بأن يتقبع هنما أن نأمر بتسوية الصفوف وإقامتها صفوت بما استكاكلنا كتب ما رجلي ما زز وأن ننتظر لنتبابك فلا نكبر الله أكبر لا نر للصلاة إلى صلاة حتى نراهم قد استووا يتستكاكلوا هنا واسكمنا يعتبرس على الوجه المطلوب بمثل بمثلق وملك وألا نخشى في ذلك لومة لائم የወቃሽን ወቀሳም በዚህ ጉዳይ ላይ ላንፈራ አይገባም ወይ አሁን ምን ይላሉ አሁን አስተካክሉ ምናምን እያልኩኝ እንደዚህ በል ምን ይሉኝ ይሁን የሚለውን ወደ ኋላ ልንተወው ማለት ነው ላንፈራ የተገባ አይሆንም ወይ ይላል መቼ ፈሩና የመጀመሪያዎቹ አንተ ትፈራለህ ነው አው ተደጅር ወይ ደግሞ መበሰጫጨትን ሙተደጅር የተበሳጨውን መበሰጫጨት ልንፈራ ያልተገባ አይሆንም ወይ ላንፈራው ነው የሚገባው ነው ላኪን ነገር ግን مع الاسف የሚያሳዝነው ይላል አነ ከሲራ من الائمه ብዙ ኢማሞች فتح الله علينا وعليهم الله በእኛም በእነሱም ላይ ይክፈትልንና لا يولي هذا الامر عنايه ለዚህ ጉዳይ ትኩረትም አይሰጡትም አስለን عنايه ትኩረት አይሰጡትም وغايه ما عنده እሱ ጋር ያለው ትልቁ ነገር ምንድነው አን የቁለሃ ከሊመተን አለ العاده በተለምዶ ሊል ነው ምን استو اعتدلوا በቃ استو ቀጥ በሉ اعتدلوا ተስተካከሉ فلا يشعر نفسه نفس አያሳውቃትም بالمقصود منها በዚህ ነገር ላይ የተፈለገው ምንድነው የሚለውን ነፍሱን አያሳውቃትም ለዚህ ነው ሰው እንኳ በሚንጋጋበትና ሰው የእግሩን አቋቋም በስነ ስርዓት በማያይበት የጁምዓም ቀን ቢሆን ምንድን ነው የሚለው እስተው ብሎ አላሁ አክበር ነው የሚለው ማለት ሰፎቻቸውን አስተካክሉ እንደዚህ ሁኑ የሚለውን ይተዋል ፈላ ዩሽዒሩ ነፍሰሁ ቢልመቅሱድ ሚንሃ የተፈለገበትን የዚህ የዚህ አባባል የተፈለገበትን ውስጣዊ ትርጉም ከውስጡ ሽዑር የለውም ስሜት የለውም ወላ ዩባሊ ደንታም የለውም መን ኸልፈሁ ቢሃ መን ኸልፈሁ ቢሃ መን ኸልፈሁ ከኋላ ያለውም ሰው ማለት ነው ቢሃ በዚህ ደንታ የለውም ወላ ያእተሚሩነ ቢሃ ወላ ያእተሚሩነ ቢሃ በዚችም እነሱም ደግሞ አይመሩበትም አይመሩበትም ማለት አምሩን ወስደው የእሱን ትእዛዝ ስተው የሚለውን ወስደው አይታዘዙበትም ተጅዱ ልኢማመ የቁሉ ሀዚህ ልከሊማ አለቲ ተጅሪ ዓላ ሊሳኒሃ ለልዓደ በመላሱ ላይ እንደተለምዶ የሚወጣውን ይህንን ቃል ይናገራል። የቁሉ ዛሊክ ወልመእሙሙና መእሙሞቹ ባቁን አላ ኢዕዊጃጅህም ሁሉም ተወላግዶ ባለበት ሁኔታ ላይ እነሱም ጸጥ ነው የሚሉት። ወተባዑ ሊባዕድህም ምን ባዕድ አንዳቸው ከአንዳቸው ተራርቀው ያሉበትም ሁኔታ እንደዛው እንደጠበቁ ሆነው ይቆማሉ። አንዳንዶቹ ወለው አነ ልኢማመ ኢማሙ ቢሆን ኖሮ ሸዓረ ቢልመቅሱድ የተፈለገውን ውስጣዊ ትርጓሜ ተረድቶት ከውስጥ ማለት ነው ስሜቱ ቢኖረው ወነዘረ ኢለ ሱፉፊ ቢዓይኒ ቢዓይኒሂ ወደ ሰፎች በአይኑ ገልመጥ አድርጎ ቢመለከት ወንተዘረ እናም ቢጠባበቅ حتى يراهم قد استووا ቀጥ ብሎ እስከሚያያቸው ድረስ ቢጠባበቅ استواء كاملا ቀጥ ያለ የሆነን ሙሉ የሆነን መስተካከል የሚስተካከሉበት ድረስ እስከሚደርሱ ድረስ ቢመለከታቸው ثم كبر ከዛ አላሁ አክበር ብሎ ቢገባ ለበሪአ ذمته ጫንቃው ከተጠያቂነት በጠራ ነበረ وخرج من المسؤولية ከተጠያቂነትም በወጣ ነበረ هذه بعض مسؤوليات الإمام في إمامته إمام ያለው ኃላፊነትና ይህ ነው በኢማምነቱ ላይ ይላል أما المأموم مأموم የሆነ እንደሆን ተከታዩ فإنه لو كان يصلي وحده ብቻውን እየሰገደ በነበረ لكان مخيرا بين أن يقتصر على أدنى واجب في صلاته أو يطوي فيها ወይ መጨረሻ ግዴታ የምትባለዋን በመፈጸም ሶላቱን ማሳጠር ይችላል ወይም ደግሞ ረጅም ማድረግ ይችላል وإن كان الأفضل أن يكون مراعيا للسنة በላጩ ቢሆንም እንኳን أن يكون مراعيا የተጠባበቀ መሆኑ ሰውየው للسنة የነብዩ ሰለላሁ ዐለይሂ ወሰለም ዙሁር አስተጋገድን ዙሁሩ ላይ መስገዱ የሱብሁን ሱብሁ የኢሻን እንደዛ ማድረጉ መጠባበቁ የተገባ ቢሆንም በጣም ቢያረዝምም ማንም አጠፋ ብሎ ከአላህ አላህ አይጠየቅም ጥያቄ አይደለም ወላኪነሁ ነገር ግን አይ ማእሙም ማእሙሙ ማለታችን ኢዛ ካነ መዓ ልኢማሚ ከኢማሙ ጋር ከሆነ ቀድ እርተበጠት ሰላቱሁ ብሰላት ኢማሚህ ሰላቱ ከኢማሙ ሰላት ጋር ከተቆራኘ ከተሳሰረ فلا يجوز أن يتقدم على الإمام كإمام لي مكدم أي تشال لكم بالتكبير الله أكبر بلو بمالك ولا بالقيام بمقوم ولا بالقعد بمكمة ولا بالركوع ومبس بمالتم ولا بالسجود بمجفاتم سجود بمادركم مكدم أي تشال ولا يجوز أن يأتي بذلك مع الإمام أيضا كإمام قام أكل بأكل إمام الله أكبر بلو سيورت عندنا سنسان أكل በዚህ አይነትም ማምጣቱ አይበቃም ወኢነማ ያቲ ባዕደሁ ሙታቢዐን ለሁ ይሄን ነገር የሚያመጣው ባዕደሁ ከኢማሙ ጀርባ ነው መሆን ያለበት ሙታቢዐን ለሁ ኢማሙን እየተከተለ ፈላ የተአኸሩ ዐንሁ ከኢማሙ ብዙም ደግሞ መዘግየት የለበትም ኢማሙን እየተከተለ እርምጃ በእርምጃ ይሄድ የተገባ ይሆናል قال رسول الله صلى الله عليه وسلم الله سبحانه عليه الصلاة والسلام بلوال أما يخشى أحدكم عندك أي فرام أو لا يخشى أحدكم عندك أي فرام يوم إذا رفع رأسه إذا سن رأس في قبل الإمام كإمام آه، بفي أن يجعل الله رأسه رأس حمار الله يسن رأس يا هي رأس عند أو يجعل الله صورته صورة حمار إنما قصتها أقول لك إن هي قصتها عند درجو أي فرمان وقال يمال بدقامي كتناقرت نبياتنا عليه الصلاة والسلام إنما جعل الإمام ليؤتم به إمام يتدرجوا ليكتلوا بثنونا فلا تختلفوا عليه بس لا أتلاعي أتلاعي كإمام مقع خلافته فإذا ركع ركوع أدرقوا إذا فركعوا ركوع أدرقوا تركعوا ملو يسر ركوع طبقاتشوا ركوع أدرقوا ملو مثلوا وإذا قال سمع الله لمن حمده سمع الله لمن حمده فيل فقولوا ربنا ولك الحمد ربنا ولك الحمد بل وإذا سجد فاسجدوا سجود في هذا كسجود أدرقوا فاستكتلات وإذا صلى جالسا فصلوا جالسا አጅማዑን ቁጭ ብሎ ከሰገደ ቁጭ ብላችሁ ስገዱ። ይህኛው እንኳን ሌላ ሌላ እንትኖች አሉበት። ቁጭ ብሎ መስገድ ላይ መጨረሻ ነቢዩ ሰለላሁ ዐለይሂ ወሰለም በታመሙበት ጊዜ ቁጭ ብለው ሲያሰግዱ አቡበክር ቆመው አሰግደዋል። ቆመው አስተጋብተዋል። የነቢዩ ሰለላሁ ዐለይሂ ወሰለም ሰላት ማለት ነው። ሰሃቦቹም ከኋላ ቆመው ነበረ የሰገዱትና እዚህ ጋር እንኳ ይህኛው ቁጭ ብላችሁ ስገዱ የሚለው ወይ መንሱኽ ነው ወይ ደግሞ ጀመዕ ይደረጋል። ወአቂሙ ሰፈ ፊ ሰላህ ለማንኛውም ቀጥሎ ምን አሉ? ሰፍን ሰላት ውስጥ ቀጥ አድርጉ። ፈኢነ ኢቃመተ ሰፊ ሚን ሑስኒ ሰላህ ከሰላቱ ማማር ውስጥ ምን አለ? ሰፍን ቀጥ ማድረግ አለ ብለው ተናግረዋል። እናም ይኸው መስኡልያው በኢማሙ ላይ ብቻ ሳይሆን የተጣለው አደራ ምንም ላይ አለ ማለት ነው ተከታይም ወይም ማእሙም የሆነም ሰው የተጣለበት አደራ አለ هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين